የጅቡ አንተኩነ መሆን የነበረበት አለያል ቁቡር መቃብር መሆን ከነበረበት ይዘቱ ስለለቀቀ ነው። አደገኛ የሆነው ማለት ነው። ገብቷችኋል? ሰበቡሁ ምክንያቱ ሙኻለፈቱ ሀዲ ነቢ ሰለላሁ ዐለይሂ ወሰለም ከነብዩ መመሪያ ጋር መጻረሩ ነው። ፊልሓላ በሁኔታ አለቲ ሁኔታ የጅቡ የሚወጅብ አንተኩነ አለይሃ አልቁቡር መቃብር መሆን የነበረበትን አለመሆኑ ነው። ከነብዩ ሸሪዓ ጋር ተጻሩ ስለሆነ ያለው መቃብር መሆን የነበረበትን አልሆነምና መቃብር ውስጥ መሆን የነበረባቸውን ስላልሆኑ ከነብዩ መመሪያ ጋር ተጻረዋል ማለት ነው። መቃብር ምን ነበር መሆን የነበረበት? ምን መሆን የነበረ ምን መደረግ አልነበረበትም? በላዩ ላይ መስጊድ መሰራት አልነበረበትም ማለት እሱን ነው ራሱ ያመጡት። ምን አደም ቢና አለይሃ መገንባት አልነበረበትም። ወኢቃመት المساجد عليها መስጊድ መሰራት አልነበረበትም። لأنها ምክንያቱም ለማ ቡኒየት በተገነባ ጊዜ عليها القباب ቁባ በተሰራ ጊዜ መቃብር ላይ ወኡቂመት ሐውለሃ المساجد በመቃብር ዙሪያ መስጊድ በተሰራ ጊዜ ወልመዛራቱ የዚያራ ማዕከላትን በተገነቡ ጊዜ ምን ይፈጠራል? ዘነል ጁሃሉ መሀይሞች ይጠራጠራሉ። አነል መድፉኒን የተቀበሩት ሰዎች ፊሃ እዚች ቤት ውስጥ የተቀበሩት ሰዎች የንፈዑነ ይጠቅማሉ፣ አው የዱሩነ ወይ ጉዳት ያደርሳሉ ስለሚባል ለዚህ ነው ምን አደም ልቢናኢ አለይሃ ይሄ ከነብዩ አስተምሮ ጋር በጣም ይለያያል። ሰበበሁ ሙኻለፈቱ ሀዲ ነቢ ሰለላሁ ዐለይሂ ወሰለም ምክንያቱ ከነብዩ መመሪያ ጋር ስለሚጻረር ነው። ፊልሐለት ለቲ በሁኔታ የጅቡ አለይሃ የጂቡ የግድ የሆነበት ሁኔታ አንተኩን አለይ አልቁቦት መቃብር መሆን የነበረበትን ከሱ ጋር ስለሚጻረር ነው። መቃብር መሆን የነበረበት ምንድን ይሄ ያ ሚን አደም البناء عليها እላዋ ላይ እንዳይገነባ ይሄ ነበር መሆን የነበረበት ከዚህ ስለሚጣረር ነው። ወኢቃመት المساجد عليها መስጊዶችን ማቆም ይሄ መኖር አልነበረበትም። لأنها ምክንያቱም ለማ ቡኒየት عليها القباب ቁባ ከተገነባ ወኡቂመት ከተቆመ ሐውለሃ ዙሪያዋን አልመሳጅዱ መስጊዶች ከተሰሩ በመቃብር ዙሪያ ወልመዛራት ዚያራ ማዕከላትም ከተዘጋጁ ቦታው ላይ ዘነል ጁሃሉ መሀይሞች ይጠራጠራሉ። አነል መድፉኒን የተቀበሩት ፊሃ እዚች መስጂድ ውስጥ ወይንም እዚች ቤት ውስጥ የንፈዑነ የሚጠቅሙ አው የድሩነ ወይ የሚጎዱ ይመስላቸዋል። እነማን ጁሃሎች ማለት ነው። ይህን ይጠራጠሩና አዘቅት ውስጥ ይገባሉ። ወአነሁም እነዚህ ጁሃሎች ወአነሁም እነዚህ መቃብር ውስጥ ያሉት ሰዎች በሏቸው። ወአነሁም መቃብር ውስጥ ያሉት ሰዎች ዩጊቱነ ይረዳሉ ብለው ያምኑባቸው። ዩጊቱን ይረዳሉ፣ ኡኡታን ይሰማሉ ጥሪን ይሰማሉ። መን ይስተጋተ ቢህም እርዳታ የጠየቃቸውን ይረዳሉ። ወየቅዱና ይፈጽማሉ። ሐዋኢጀ ጉዳይን መን ይልተጃ ኢለይህም ወደ እነሱ የሸሸን ሰው አዛውን ያወጡለታል ብለው ያስባሉ። ነው ቤት ከተሰራበት የሆነ ጥርጣሬ አለ። ለማንም ለቀራ አይደለም ያልቀራ ከቀራም የተበላሽ ይኖራል። ወአነሁም ዩጊቱነ ይረዳሉ። ምን ይስተጋተ እነሱን እገዛ እርዳታ የጠየቃቸውን ይረዳሉ። ወየቅዱነ ያወጣሉ ሐዋኢጀ ጉዳይን ይፈጽማሉ መን ይልተጃ ኢለይህም ወደ እነሱ የተጠጋን የተጃ ማለት ምንድን የተጠጋን ሰው ማለት ነው። ይህን ይጠራጠራል ሙጃሂዶች። ፈቀደሙ አቀረቡላቸው። ለሁም ለነዚህ መቃብር ውስጥ ላሉት ወልጆች አቀረቡላቸው። ምንም ሰጡ? አንዙረ ስለቱን አቀረቡላቸው። ወለቀራቢነ ቁርባንንም ሰጧቸው። መቃረቢያንም ሰጧቸው። መቃረቢያንም ሰጧቸው። التجاء ማለት ምን ነው? التجاء ማለት ምን ማለት ነው? ምን ማለት ነው التجاء? የተጠጋ سببه مخالفة هذه النبي صلى الله عليه وسلم في الحالة التي يجب أن تكون عليها عليها القبور ምን ምንድን ነበር? ምን ምንድን ናቸው? ቀብር መሆን ካለበት ከሚወጀው ይዘቱ መልቀቁ ሙኻለፈተ ሐዲስ ነብይ ሰለላሁ ዐለይሂ ወሰለም ጋር ተለያይቷል። ያ ምንድን ነው? ሙኻለፋ የፈጠረው ነገር ምንድን ነው? መስጂድ ላይ ላይ መገንባቱ እ እ ቁባ መሰራቱ፣ ዚያራ ማዕከላት መሰራታቸው እነዚህ ናቸው ከነብዩ ይዘት ጋር የተለያየ ወአነሁም እነዚህ ወቂቱነ ይረዳሉ መን ይስተጋሸ ቢህም እርዳታ የጠየቃቸውን ይረዳሉ ብለው ያስባሉ። እነማን እነማን ናቸው እንደዛ የሚያስቡት እ የት ያሉትን አነል መድፉኒነ ፊሃ ማለት ምን ማለት ነው? የተቀበሩ ፊሃ ምን ቀብር ውስጥ አዎ ቀብር ስሜት ተቀበረ እዚህ ቦታ ላይ ግን እ ቤት ተሰራበት ውስጥ የተቀበሩት ማለት ነው። ወይቅዱነ ያወጣሉ ይፈጽማሉ ብለው ያስባሉ። ሐዋኢጅ ጀጉዳይ ምን ይልተጃይ ለህም ወደ እነሱ የሸሸን ለዚህም ነው ምን ያደረጉት የተሯሯጡት ተቀደሙ ተቀደሙ ለሁም ኑዙራ ስለተናቀረቡላቸው ወልቀራቢን ቁርባንንም ሰጧቸው ሐታ ሷረት ሆነች መቃብር ሁሉ ምን አይነት መቃብር ግንብ ያለበት መስጂድ ያለበት መቃብር ሆነ። አውሳነን ጣዖት ተደረገ። ተዕበዱ ሚን ዱንላህ ከአላህ ውጭ ትመለክ ጀመር። እየተመለከ ነው ያለው በዚህ አካባቢ ወቀድ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለው ዱዓ አድርገው ነበር። አላሁመ ጌታዬ ሆይ ላተጃአል አታድርግብኝ ቀብሬ መቃብሬን እንዳታደርግ ወሰነ ዩዕበድ የሚመለክ መቃብር እንዳታደርግብኝ አሉ። ወሰነን ጣዖት እንዳታደርግብኝ ዩዕበድ የሚመለክ ጣዖት እንዳታደርግብኝ ብለው እንግዲህ ዱዓ አድርገው ነበር በሐያታቸው። የኡማውን አዝማሚያ ስላየ ሰው መቃብር ላይ ሞተና ሞተ ሰው ላይ የተቀበረ ሰው ላይ ቤት ከተሰራ አነ አልመድፉኒነ ፊ ሀዘል በይት የንፈዑነ አው የዱሩን ይጎዳሉ፣ ይጠቅማሉ፣ ሀጃም ያወጣሉ ብለው ያስባሉ። ስለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ጌታ ሆይ ላ ተጅዐል ቀብሪ መቃብሬ እንዳታደርግብኝ ወሰነ የሚመለስ ጣዖት እንዳታደርግብኝ አሉ። ወማ ደዓ ነቢዩ አለይሂ ሰላቱ ወሰላም ዱዓ አላደረጉም። ቢሀደ ዱዓ በዚህ ዱዓ ዱዓ ያደረጉ እንዳይመስሉ ኢላ ሊአነሁ ሰይሕሱን መከሰቱን ስላሰቡ በውስጣቸው ስለገባቸው የሆነ ነገር وما دعا ما ያለች ነገር ናት። وما دعا ነቢዩ ዱዓ አላደረጉም። ቢሀደ ዱዓ በዚህ ዱዓ ዝም ብለው አይደለም ዱዓ ያደረጉት إلا لأنه ስለሆነ ነው። سيحصل شيء የሆነ ነገር እንደሚከሰት ተሰምቷቸዋል። من ذلك እስካሁን ከቀራ ነው ሲገይሪ ቀብሪሂ ሰለላሁ ዐለይሂ ወሰለም ከነብዩ መቃብር ውጭ ያለ አካል ላይ እንደሚከሰስ ስላወቁት ነው። የኔንም መቃብር እንደዛ እንዳታደርግብኝ አሉት። ሌላ መቃብር ላይ እንደሚደረግ ስላወቁ ነው። ወሰኔ እንትኔን ቀብሬን ላተጃአል ወሰነን ይውዕበድ ብለው ዱዓ ያደረጉት ሌላ መቃብር ላይ ይሄ ነገር እንደሚከሰስ ስላወቁ ነው። እላ ሊአነሁ ስለሆነ እንጂ ለሌላ አይደለም። ሰየሕሱሉ ሸይኡን የሆነ ነገር እንደሚከሰት አውቀዋል። ምን ዛሊክ ከዚህ ሁኔታ ቢገይሪ ቀብሪሂ ሰለላሁ ዐለይሂ ከነብዩ መቃብር ውጭ ባለ መቃብር ላይ ወቀድ ሐሰለ ደግሞም ተከስቷል ፊ ከቲሪን በብዙ ሀገራት ምን ቢላድል እስላም ወቀድ ሐሰለ ተከስቷል ፊ ከቲሪን ብዙ ምን ቢላድል እስላም ሙስሊም ሀገሮች ተከስቷል ይሄ ሙስሊም ሀገሮች ውስጥ ብዙ ቦታ ተከስቷል። የታላላቅ ሰዎች መቃብር እየተመለከ ነው። አማ ቀብሩሁ የነብዩማ መቃብር ፈቀድ ሐማሁላህ አላህ ጠብቆታል። ፈቀድ ሐማሁላህ አላህ ጠብቆታል። ሐፊዘሁ ሐማሁ አላህ ጠብቆታል። በምን ምክንያት? የበረከት ዱዓኢሁ ሰለላሁ ዐለይሂ ወሰለም በነብዩ በዱዓቸው በረከት በዱዓቸው ውጤት አላህ ጠብቆታል። መቃብራቸው እንዳይመለስ አላህ በየጊዜው አህለ ተውሂድ ይፈጠራል አካባቢው ላይ لأن قبره صلى الله عليه وسلم የነብዩ መቃብር في بيته ቤታቸው ነው አይሻ ቤት ነው ወለይሰ ፊል መስጂድ መስጂድ ውስጥ አይደለም መዲና መስጂድ ውስጥ አይደለም መስጂድ ውስጥ ነው የሚላሉ ላ ሐታ ራሱ ደሊል አድርገው ያመጡታል በመቃብር ላይ ቤት ብንሰራ ምን አለ ነብዩ አለይሂ ሰላቱ ወሰላም መዲና መስጂድ ውስጥ አይደለም ወይ መቃብራቸው ይላሉ አበደን አይደለም ለአነ ቀብረሁ የነብዩ መቃብር في بيته እዛው መኖሪያቸው ድሮ ቦታ እንጂ ወለይሰ ፊል መስጂድ መስጂድ መዲና መስጂድ ነበዊ ውስጥ አይደለም። وهو محوط ተከቧል። የነብዩ መቃብር بالجدران በብዙ ግድግዳዎች ተከቧል። ከብዙ ግድግዳ ውጭ ነው፣ ርቀት አለው ከመስጂዱ كما قال العلامة ابن القيم رحمه الله في نونيته ኑንያቸው ላይ እንዲህ ይላሉ። ኑንያ የምትባለው ግጥም ናት። ቤቱ የሚመታው ኑን ኑን ነው መጨረሻው በኑን በኑን ነው የሚመታው ቤቱ ኑንያ አሏት። ላምያ የሚባል አለ በላም በላም በላም የሚጨርስ ሚኒያም ይባላል። በሚን በሚን የሚጨርስ መጨረሻ ቤቱ ማለት ነው። ፈስተጃበ ረቡል ዓለሚን ዱዓአሁ ወአሓጠሁ ቢሰላሰቲን ጅድራኒ ይላሉ። ፈስተጃበ አላህ ተቀበላቸው። ረቡል ዓለሚን የዓለም ጌታ ዱዓቸውን ተቀበላቸው። ዱዓአሁ ዱዓ ነብዩ ሰለላሁ ዐለይሂ ወሰለም የነብዩን ዱዓ ተቀበላቸው። ወአሓጠሁ ከበባቸው መቃብራቸውን የነብዩ ቢሰላሰቲን ጅድራኒ በሶስት ግድግዳዎች አላህ ከቧታል ከቧል የነብዩን ዐለይሂ ሰላቱ ወሰላም መቃብር ከሶስት ግድግዳ ውጭ ነው ያለው የነብዩ መቃብር። መስጂዱ ጋር ጭራሽ አይገናኝም። የመስጂዱ ግንብ አለ፣ ከዛም በኋላ ሌላ ግንብ አለ፣ ቀጥሎ ደግሞ ዋናው የአይሻ ቤት የነበረው አለ። አይገናኝም፣ ጭራሽ ርቀት አለው። ስለዚህ የነብዩ መቃብር መዲና መስጂዱ ውስጥ ነው፣ አበደን አይደለም። ገብታችኋል? فاستجاب ረቡል العالمين رب العالمين የዓለም አንከባካቢ ጌታ ተቀበላቸው ዱዓአሁ ዱዓቸውን ወአሐጠሁ ከበበው ቀብራቸውን አላህ ቢሰላተቲ ጁድራኒ ጁድራን ማለት ግድግዳዎች ማለት ነው በሶስት ግድግዳዎች ምን አድርጎታል ከቦታል አላህ ውጭ ነው ማለት ነው ከመስጂዱ ውጭ ነው ያለው መስጂድ ውስጥ አይደለም የነብዩ መቃብር መስጂድ ውስጥ አይደለም እንዴ ታዲያ ምን ችግር አለ የሚል ደሊል ከመጣ ተክፊሩሁ ሀዛ እናገራለን እዚህ ማለት ነው في بيان حكم تعظيم التماثيل ፊ በያኒ ማብራሪያ ሁክሚ ፍርዱን